ዑለሞቻችን ይህንን መዕያ በሁለት ይከፍሉታል። አንዱ በእያ አማ ሲሆን አጠቃላይ የሆነው አብሮነት አላህ ስብሓንሁ ወተዓላ ከባሮቹ ጋር ነው። ስራቸውን ያውቃል። በእነሱ ላይ ተጠባባቂ ነው አላህ ስብሓንሁ ወተዓላ እና የመሳሰሉ ሩቡብያ ሩቡብያውን <clears throat> ያኔ የሚያስፈርዱ ነገሮች ይካተቱበታል። ሌላ ሁለተኛው ማዕያ ሀሳ የሚባለው ነው። ማዕያ ሀሳ የሚሆነው ግን አላህ ስብሓን ወተላ ለምሳሌ ከመልካም ባሮች ነው፣ ከታጋሾች ጋር ነው የመሳሰሉ ነገሮችን በምንል ጊዜ የምንረዳው መዕያ ነው። ለምሳሌ አላህ ከታጋሾች ጋር ነው በመርዳት በማጠናከር እና የመሳሰሉ ነገሮች አላህ ስብሓን ወተዓላ ከአማኞች ጋር ነው እነሱን በመርዳት በማጠናከር እና አሁንም በመሳሰሉ ነገሮች ማለት ነው قوله صلى الله عليه وسلم أفضل الإيمان كإيمان هل بلاچو أن تعلم للتوقنو أن الله الله تبارك وتعالى معك كان تقار مهون للتوقنو حيثما كنت يتم بوتابتون حديث الحسن مثال برقط يعني حديث آه شيخ الألباني ضعيف ما رقاتشون እኔ የያዝኩት ንስኻ ከታች ይነግረኛል ضعيف الجامع ላይ ማለት ነው ቀጥሎ ቀውል ኢዛ ቃመ አሐዱኩም ኢለ ሰላህ አንዳችሁ ወደ ሶላት በቆመ ጊዜ ፈላ የብሱቀና አይትፋ እንዳይተፋ ቂበለ ወጅሂ ከፊት ለፊቱ አቅጣጫ ወላ አን የሚኒሂ በቀኙም አይትፋ ፈኢነ አላህ አላህ ተባረከ ወተዓላ ቂበለ ወጅሂሂ ከፊት ለፊቱ ነውና ወላኪን ነገር ግን አን የሳሪህ በግራው ይጥፋ ማለት ነው አው ተሕተ ቀደሚሂ ወይ እግሩ ስር ሙተፈቁን አለይህ ነው ሐዲሱ ቡኻሪና ሙስሊም ዘግበውታል ይህንን ሐዲስ ጠቅሰው በማስታውሰው ፈትል ባሪ ላይ ኢብን ሐጀር አልአስቀላኒ እንግዲህ ይሄ ሐዲስ እንደተአወለ በመግለጽ ይህ ሐዲስ ከተአወለ አላህ ተባረከ ወተዓላ ከዓርሹ በላይ ነው ወይም ደግሞ ዕሉውን ራሱ መአወሉ ችግር እንደሌለበት ቃል በቃል አላስታውሰውም። ችግር እንደሌለበት ገልጽ ያለፉበትን ቦታ አስታውሳለሁ። ነገር ግን ይሄ ሐዲስ ሊተአውል አይገባም፣ አልተአወለምም በአህል ሱና ወልጀማዓ ማለት ነው። ያ ምንድነው አላ ሐቂቃቲህ ነው። ወደ ኋላ እንደሚናገሩት ሼኹል እስላም በሐቂቀው ላይ ነው አሁንም የምንሄደው። ግን ሐቂቀው ምንድን ነው? አላህ ስብሓነሁ ወተዓላ ፊት ለፊት ነው ሲባል ሐቂቀው ምንድን ነው? ይሄ ፊት ለፊት ዑለሞቻችን እንደሚያብራሩት ምንድን ነው? ለምሳሌ ሐታ እንኳን በፍጡራን ብናይ አንድ ሰው ፀሐይን ፊት ለፊቴ ናት ይላል፣ ወይም ጨረቃ ላይ ጨረቃን ፊት ለፊቴ ነች ይላል። እንደ ጨረቃም ፀሐይ በላይ ከመሆናቸው ጋር ማለት ነው እና ፈከይፈ ቢልኻሊቅ ኻሊቅ ደግሞ እንዴት ይሆናል ነው ይሄ አላ ሐቂቀት ነው አላህ ተባረከ ወተዓላ ከአርሹ በላይ ከመሆኑ ጋር ሶላት በምንሰግድ ጊዜ ፊት ነው ነው እና እነሱ የጠረጠሩት ነገር እዚህ ላይ አይሰብትም ያ ምንድን ነው አላህ ተባረከ ወተዓላ እዚህ ከፍጡራን ጋር መሬት ላይ ነው ፊት ማለት ነው የሚያስይዝ አንድም ነገር በውስጡ ያለበትም ነው አሁንም ነቢዩ አለ ሰላት ወሰላም እንዳሉት አላሁም ጌታ ይሆ አሉ እንዳሳለፍ ነው አላሁመ እና ያ አላህ አንድ አይነት ነው ሚም ሙሸደዳ መጨረሻ ላይ ያለው መጀመሪያ ላይ ያለው ሐርፍ ኒዳ የያ ምትክ ሆና የመጣችው ይላሉ አምላኪ ሆይ ነው ሁለቱም ረበ ሰማዋት ሰብዕ ወልአርድ የሰባት ሰማያትና የመሬት ጌታ የሆንከው አምላኬ ይላል። ወረበ ልዓርሽ ልዓዚም የታላቁ አርሽም ጌታ ረበና ጌታችን ወረበ ኩል ሸይ ሁሉም ነገር ጌታ ፋሊቅ አልሐቢ ወነዋ ፋሊቅ አልሐብ አሉ። ፋሊቅ ብሎ ማለት ያኒ ፈልቃቂ ፈልቃቂ አልሐብ ወነዋ ሐብ እንግዲህ እዚህ ላይ ዑለሞቻችን ሲናገሩ ሀብ የሚለው ነገር የዘሮች ቅንጣቱ ነው እና ያንን ነገር አላህ ተባረከ ወተዓላ ይፈለቅቀዋል። እንደዚሁ ነዋ የሚባለው ደግሞ የዛፎችና የመሳሰሉ ነገሮች የሚበቅሉበት ነገር ነው እና አላህ ተባረከ ወተዓላ ሀብና ነዋን ይፈለቅቃል ነው። ከዛስ ከነዋው ከነዋው ነዋ ካልነው ነገር ዛፍ ይወጣል። ከዚህኛው ደግሞ ፍራፍሬ ፍሬ ምናምን ይወጣል ማለት ነው። منزل التوراة والإنجيل ተውራትና እንጂልን ያወረድከው አልቁርአን ቁርአንም እንደዚሁ ያወረድክ أعوذ بك ባንተ እጠበቃለሁ من شر نفسي ከነፍሴ ሸር እጠበቃለሁ የነፍስ ሸር በርካታ ነው። እነ ነፍስ ለአማረት ቢሱ ነፍስ በመጥፎ ነገር አዛዥ ናት። ومن شر كل دابة ከተንቀሳቃሽ ሁሉ ሸር እጠበቃለሁኝ። አንተ አኺዝን ቢናስየት አንተ አናቷን የምትይዛት በሆነች ተንቀሳቃሽ ከሆነች ነገር ሸር ሁሉ እጠበቃለሁ። አናት መያዝ ተብሎ የሚጠቀሰው ይላሉ ዑለሞች። በአረብኛ ቋንቋ ለምሳሌ ናስየቲ ፉላን አላይዲ ፉላን ይባላል። የገሌ ناصية አናቱ በገሌ እጅ ነው ይባላል። እንደፈለገ ያሽከረክረዋል ለማለት ነው። አንተ ልአወሉ አንተ የመጀመሪያው ነህ። ፈለይሰ ቀብለከ ቀብለከ ሸይ ከአንተ በፊት አንድም ነገር የለም። ወአንተ ልአኽር አንተ የመጨረሻው ነህ። ፈለይሰ ባዕደከ ሸይ ከአንተ በኋላ የለም። ወአንተ ዛሂር أنت ظاهرنه يعني كلاينه نو كهول راسي فسر عن فليس የለም فوقك كأنت بلا شيء አንድም ነገር الله تبارك وتعالى بلاي يلم الله كهل من በላይ ነው እንጂ وأنت الباطن أنت كربنا فليس دونك شيء كأنت وديه كأنت كرب يلم اقضي عني الدين كان يداين كفل اللين النبي عليه الصلاة والسلام ويغنيني أبقى كاي من الفقر من الفقر كاره النت أو الزيم لاي وأنت الباطن قربنا بالوال الله تبارك وتعالى كسمايات بلاي كعرش بلاي كمونو وقر الله سبحانه وتعالى قربنا ቀውሉ ሰለላሁ ዐለይሂ ወሰለም ለማ ረፈዐ አሰሓበቱ አስዋተሁም ሰሓቦች ድምፆቻቸውን ከፍ ባደረጉ ጊዜ بالذكر በዚክር አላህን በማውሳት ድምፃቸውን ከፍ አደረጉ። ሰሓቦች መንገድ ላይ ከነቢዩ عليه الصلاة والسلام ጋር ሲሄዱ ከፍ ያለ ነገር ሲወጡ الله أكبر ይላሉ። በወረዱ ጊዜ ደግሞ አንድን ነገር ወደታች ታች سبحان الله ይላሉ እና ድምፃቸውን ከፍ አደረጉ። ነቢዩ عليه الصلاة والسلام أيها እናንተ ሰዎች አላቸው እርባዑ አላ አንፉሲኩም እርባዑ እዘኑ አላ አንፉሲኩም በነፍሶቻችሁ ላይ በነፍሶቻችሁ ላይ እዘኑ አሉ ፈኢነኩም እናንተ ለን አትጠሩም አሰመ ደንቆሮን አይደለም የምትጠሩት አላህ ተባረከ ወተዓላ ከሰሚዎች ሁሉ የላቀ ሰሚ ነው ወላ ኻኢበን ሩቅ የሆነንም አይደለም የምትጠሩት በልቅርብ የሆነን አላህ ተባረከ ወተዓላን ሰሚ የሆነን አላህ ነው የምትጠሩት። ኢነማ ተድዑን እናንተ እኮ የምትጠሩት ሰሚዓን በሲራ ሰሚና ተመልካች የሆነውን ነው የምትጠሩት። إن الذي تدعونه يا يمتطرت أقرب يقربنا إلى أحدكم كانداتشو من عو إلى أحدكم ودانداتشو من عنق راحلته كجمل أنقت يجمل أنقت ودسو كم يقرب بلا الله تبارك وتعالى يقربنا ودسو የግመል አንገት እንግዲህ ወደ ጋላቢው እጅግ በጣም ቅርብ ነው። አላህ ተባረከ ወተዓላ ደግሞ ከዚህ የቀረበ ነው። እንግዲህ በአጠቃላይ አንዳንድ ለምሳሌ ቁርአን አያቶችን እያነሱ ሙብተዲያዎቹ የሆነ ሹብሃ መጣል ይፈልጋሉ። ለምሳሌ ያህል ማ የኩኑ ሚን ነጅዋ ሰላሰትን ኢላህ ወራቢዑሁም ወላ ከምሰትን ኢላህ ወሳዲሱሁም አኺር ልአያ ወሁወ ማዓኩም አይነማ ኩንቱም ብሏልና አላህ እናንተ የትም ቦታ ብትሆኑ አላህ ከእናንተ ጋር ነው። ይህንን ነገር ይዘው ብዙ ነገር ማለትን ይፈልጋሉ። ነገር ግን ይህንን ነገር ሰለፎቻችን ምንድን ነው ያሉት? አላህ ተባረከ ወተዓላ ከባሮቹ ጋር ነው በእውቀቱ እንዲህ ብሎ ነው የፈሰሩት። ይሄ ዛሂሩ ነው አልዞረም። አንዳንዶች እንደሚሉት ተዙሩ አይደለም፣ ከሐቂቃው ከእውነታው ተዙሩ አይደለም፣ ከቀጥተኛ ትርጉሙ ከዛሂሩ ተዙሩ አይደለም፣ አልዞረም። ዛሂሩ ግን ይሄው ነው። በእኛም በሀገራችንም ቋንቋ ቢሆን እንደዚህ አይነት አነጋገር አለ። ለምሳሌ አንድ ነገር ሲጠየቅ አንድ ሰው ከቤት ውጭ ሆኖ ለምሳሌ ስለ አንድ እቃ ይጠየቅና አይ ከኔ ጋር ነው ይላል። እቃው ከኔ ጋር ነው ብሎ ስለ አሁን ከኔ ጋር ነው ለማለት አይደለም፣ ግን ከኔ ጋር ነው ያው አብሮኝ ባይሆንም አብሮኝ ባይሆንም ያ እቃ ከኔ ጋር ነው ይባላል። ከዚህ አንጻር ይሄ መዕያው ብዙም የሚያሻማ ነገር አይሆንም። አንድ ሰው አንድ እቃ ከላዩ ከጭንቅላቱ በላይ ቢሆን ስለ እቃ ቢጠየቅ እቃው ከኔ ጋር ነው ይላል። ግን ከላይ ነው ያለው። ይሄ የተለመደ አነጋገር ነው በብዙ ቋንቋዎች ማለት ነው። እነሱ እንደሚሉት የተዞረ ነገር የለውም። ሀታ እንኳን ተዞሯል ቢባል ሰለፎቻችን እንዲህ አይነት መዞር ውስጥ ማዞር ውስጥ የገቡት መረጃ ቢኖራቸው ነው እንጂ ዝም ብሎ አይደለም። ስለዚህ እንዲህ አይነት ነገሮች ላይ ተዊል ብናደርግ ችግር የለውም ብለን እንላቸዋለን። ግን ከመሰረቱ አልዞረም ነው ዋናው ነገር፣ አልዞረም። طيب كذا قلت له إثبات رؤية المؤمنين لربهم يوم القيامة أما يوم القيامة الله سبحانه وتعالى يمع يسلمون أتشون قوله صلى الله عليه وسلم إنكم سترون ربكم كده يوم القيامة لا ما نشك تزقاجو ملكان سقاو كله الجي يا مارون كف الله تبارك وتعالى ما يتنو ለካፊሮች ደግሞ ከቅጣቶች ሁሉ እጅግ አሳማሚውና በጣም ጎጂው ቅጣት ከአላህ ተባረከ ወተዓላ መጋረዳቸው ነው። ከላ ኢነሁም አን ረቢህም የውመኢድን ለመሕጁቡን ኢነኩም አሉ ነቢዩ ዓለይሂ ሰላቱ ወሰላም ሰተረውነ ረበኩም ጌታችሁን ትመለከታላችሁ። ከማ ተረውነ አልቀመረ ጨረቃን እንደምታዩ ለይለተል በድር ለይለተል በድር ላይ ጨረቃን እንደምትመለከቱ አላህ ስብሓንሁ ወተዓላን ታያላችሁ። ምክንያቱም ለይለተል በድር አስራ አራተኛው የጨረቃ ሌሊት ነውና ድምቅ ብላ ትታያለች። ይሄ ነገር ዑለሞች እንደሚሉት እይታን ከእይታ ጋር ማመሳሰል እንጂ የምናየውን ከምናየው ጋር ማመሳሰል አይደለም። የሚታየውን ከሚታየው ጋር አላህ ተባረከ ወተዓላ ከጨረቃ ጋር ማመሳሰል አይደለም አላህን ነገር ግን የእኛን አስተያየት ነው የምናመሳስለው እይታን ከእይታ ጋር ነው አላህ ተባረከ ወተዓላን ስናይ ልክ አሁን ጨረቃን ስናይ እዚህ ላይ እንደሚጠቀሰው ከማ ተረውን አልቀመረ ለይለተ ልበድር ላ ፊ ሩእየት ላ አትነባበሩም ያኔ አንዱ በአንዱ ላይ አይነባበርም ፊ ሩእየት እሱን ለማየት فإن استطعتم دو أن ألا تغلبوا دات تشنفوا على ما الشنف على صلاة بصلاة لا قبل طلوع الشمس تحي كما في صلاة الصبح معناتها وصلاة بصلاة من أنبزي قبل غروبها تحي كما قبل صلاة صلاة العصر فافعلوا سيرونه እንግዲህ አንድ ሰው አሁን እንደምንመለከተው ብዙዎቻችን እንደምንረዳው ግልጽም ነው። ምንም የሚያሻማ ነገር የለውም። ጨረቃን ለማየት አንዱ በሌላው ላይ ሊነባበርና አንዱ በሌላው ላይ ሊጨቋቆን አያስፈልገውም። ሁሉም ባለበት ሆኖ ጨረቃን በጥሩ ሁኔታ መመልከት ይችላል። እንግዲህ አላህ ተባረከ ወተዓላ የውመል ይታያል የሚለው ነገር ላይ የተለያዩ የሙብተዲዓና የሙብተዲዓ አቋሞች አሉ። ከዛም ያህል ስና አቋማል ጭራሽ አይታይም ያሉ አሉ፣ ሙዕተዚላዎች። ይታያል ያሉ አሉ፣ አሻዒራዎች። አሻዒራዎች ከዚህ በፊት እንዳልነው የሚያሰብቷቸው ጥቂት ወይም እናሰብታለን የሚሏቸው ጥቂት የአላህ ተባረከ ወተዓላ ባህሪያቶች ቢኖሩም እንኳን ሲያሰብቱ ራሱ ጤናማ በሆነ መልኩ አይደለም የሚያሰብቱት። ለምሳሌ ሩኡያን ሲያሰብቱ እዚህም ላይ ምን ይላሉ? ነገር ግን ያለ አቅጣጫ ይታያል ይላሉ። እዚህ ላይ ያሉ ዑለሞቻችን ከእነሱ የከፉ የሆኑት ሙዕተዚላዎች በአሻዒራዎች ላይ በእጅጉ ሳቁባቸው። ምክንያቱም አንድ ነገር ይታያል ከተባለ እንዴት ነው ያለ አቅጣጫ ነው የሚታየው የሚባለው አሏቸው። በእርግጥም ተገቢ ያልሆነ ነገር ነው። እዚህ ላይ እንደምንገነዘበው እንደውም ጨረቃን ስናይ እኛ ከታች ሆነን እሷ ከላይ ሆና ነው የምንመለከተው። ዕሉው ሲፈት ዛት ነው የአላህ ተባረከ ወተዓላ ከአላህ የማይነጠል ባህሪ ነው። ስለዚህ አላህ ስብሓነ ወተዓላ ነው መልቅያማም ስናይ አላህ ተባረከ ወተዓላ ዕሉው ላይ ሆነ ነው የምንመለከተው ነው። ወላሁ ተዓላ አለም። እዚህ ላይ ሌላ የምንገነዘበው ነገር ምንድን ነው? ሶላት ሁለቱን ሶላቶች መስገድ እንግዲህ በጣም ከሌሎች ሶላቶች ያኔ በጣም የተገፋፋንባቸው ሁለቱ ሶላቶች ናቸው። ሁለት ከሁለቱ ሶላቶች የትኛው ይበልጣል በሚለው ላይ አንዳንድ ነገሮች ይላሉ ዑለሞች ብቻ ግን ሶላቱል ውስጣ የተባለችው አስር ስለሆነች አስር ናት የምትበልጠዋ ይላሉ طيب موقف أهل السنة من هذه الأحاديث آه التي فيها إثبات الصفات الربانية እንግዲህ የአህል ሱናዎች አቋም ደግሞ ምን ይመስላል እነዚህ የአላህ ተባረከ ወተዓላ ባህሪያቶችን የያዙ ሀዲሶች ላይ አቋማቸው ምንድን ነው ነው ኢላ አምሳሊ ሀዚህ ልአሓዲስ እንደዚሁም ይህንን የመሳሰሉ ሀዲሶች አለት ያቺ ዩክቢሩ ፊሃ በሷ ውስጥ የሚናገሩባት የሆኑ ረሱሉላህ ሰለላሁ ዐለይሂ ወሰለም ማለት ነው አረቢ ስለ ጌታቸው لما يخبر به بمنا قربت نبي عليه الصلاة والسلام قدي بركات تحديث وشلاي آه، سلا الله تبارك وتعالى بحريات وشتنا قروان نايهن بتملكة رمو يهل السنة والجماعة قام من فإن الفرقة الناجية مالتنا فرقة الناجية أهل السنة والجماعة بدل بدلهم مالتنا فإن الفرقة الناجية مجنات أهل السنة والجماعة فرقة الناجية عندنا سلفية የሚሉን ያምናሉ ቢዛሊከ በዚህ ከማ ዩእሚኑነ ልክ እንደሚያምኑት ቢማ አኽበረ አላሁ ብሂ አላህ በሱ በተናገረበት ነገር እንደሚያምኑት በነቢዩ ዓለይሂ ሰላቱ ወሰላም ሐዲሶች ላይ ያላቸው አቋም ተመሳሳይ ነው። ያም ምንድነው? ሚን ገይሪ ተሕሪፍ تحريف ን ከዚህ በፊት አይተነዋል። መጀመሪያ ላይ ተሕሪፍ ተሐሪፍ ፊለፍዝ እና ተሐሪፍ ፊልማዕና ብለን አይተናል። ተሐሪፍ ፊለፍዝ የሚባለው لفظ ኡን መቀየር ነው። ፊደል በመጨመር ወይም በመቀነስ ይሆናል፣ ይቀይሩታል። ተሐሪፍ ፊልማዕና የሚባለው ግን ቃሉ እንዳለ ይቀመጥና ነገር ግን ማዕናውን ያዛቡታል። ለመጀመሪያው ምሳሌ ስናቀርብ ተሐሪፍ ፊለፍዝ የሚባለው ኢስተዋ ላይ ለምሳሌ ኢስተውላ ብሎ ማለት ፊል ለፍዝ ይሄ ሲሆን ማዕና ላይ ደግሞ ማዕና ላይ ደግሞ ለምሳሌ የአላህ ተባረከ ወተዓላ እጅን በተመለከተ እጅ ሲባሉ ምን ያሉ በቁዋ ይፈስሩታል እና ወላ ተዕጢልን ማራቆት ብለንዋል። መጀመሪያ ላይ በደንብ አድርገን አሳልፈነዋል። በእርግጥ ይህንንም ከማራቆቶች ውስጥ አንዱ በእርግጥ ታዊል ራሱ የማራቆት አንዱ አካል ነው። እንደውም ተአዊል ከታዕጢል ራሱ በእጅጉ የከፋ መሆኑን አጠንክረ የገለጹበት ሁኔታ አለ። ኢማም እብን ልቀይም አልጀውዝያ መክተሰር ሰዋዕቅ ልሙርሰላ ላይ ማለት ነው። እንግዲህ ከታዕጢል አካላቶች ውስጥ አንዱ ምንድን ነው? ይሄ ተፍዊድ የሚባለው ነገር ነው። አራሕማኑ ዐለ ልአርሽ እስተዋ ሲባል እናምናለን ነገር ግን ትርጉሙን አናውቀውም፣ ማንም አያውቀውም፣ አላህ ብቻ ያውቀዋል ይላሉ። ይሄ ማራቆት ነው። እንግዲህ በርካታ የቁርአን አያቶችና ሀዲሶችን ባዶ ማድረግ ነው። ሚን ይሪ ተኪፊን ያለ ተኪፍ ከይፍያ ሳናበጅለት ከይፍያ ሳናረግ ማለት ነው ሁኔታ ወላ ተምሲል እንደዚሁም ሳናመሳስል የአላህ ተባረከ ወተዓላን ባህሪያቶችን እናስብታለን ነው ቀጥለው አዲስ ርዕስ እየጀመረ ነው እንግዲህ ቀጣይ ብንጀምረው የሚሻል ይመስለኛል ወላሁ ተዓላ አለም وصلي وسلموا على حبيبنا وشفيعنا محمد صلى الله عليه وآله وسلم